السلام عليكم ورحمة الله وبركاته أهلا وسهلا ومرحبا طيب <clears throat> الحمد لله رب العالمين والصلاة والسلام الأتمان على النبي الأمين وعلى آله وأصحابه ومن اهتدى بهداه وعى سنته إلى يوم الدين اللهم لا علم لنا إلا ما علمتنا وعلمنا ما ينفعنا وانفعنا بما علمتنا يا رب العالمين اخوتي واخواتي في الله نتدارس من كتاب بلوغ المرام من ادله الاحكام في كتاب الصيام في باب الاعتكاف آه، ان شاء الله تعالى اذا درساتنا 588ኛው ሐዲስ ላይ ይሆናል من يقرأ المثنى فليتفضل مشكورا بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم وعن ابن عمر رضي الله تعالى عنهما أن رجالا من أصحاب النبي صلى الله عليه وسلم أروى, أروى ليلة القدر في المنام في السبع الأواخر فقال رسول الله صلى الله عليه وسلم أرى رؤياكم قد تواطأت في السبع الأواخر فمن كان متحرها متحريها فليتحرها في السبع الأواخر متفق عليه طيب وعن ابن عمر رضي الله عنهما أن رجالا من أصحاب النبي صلى الله عليه وسلم أوروا ليلة القدر في المنام في السبع الأواخر فقال رسول الله صلى الله عليه وسلم ارى رؤياكم قد تواطئت في السبع الاواخر فمن كان متحريها فليتحرها في السبع الاواخر متفق عليه كعبد الله بن عمر تزجبوا حديثه ساچو منالو ان رجالا يهونوا وندوچ ወንዶች ሚን አስሐብ ነብይ ሰለላሁ ዐለይሂ ወሰለም ከነብያችን ባልደረቦች ኡሩ ኡሩ ማለት እንዲያው ተደረጉ ማለት ነው እንዲያው ተደረጉ ለይለተል ቀድሪ የመወሰኛዋን ሌሊት እንዲያው ተደረጉ ፊልመናሚ በህልማቸው في السبع الاواخر በመጨረሻዎቹ ሰባት ላይ በመጨረሻዎቹ ሰባት ላይ ስንት ሰባት ነው አንድ ወር የሚሆነው አንድ ወር ስንት ሰባት ይዟል አራት ሰባት ይዟል በመጨረሻው ሰባት ላይ ነው ሰባት ላይ ማለት ነው فقال رسول الله صلى الله عليه وسلم يا الله መለከኛ አሏቸው አራ ሩያኩም ህልማችሁን አየዋለሁ ወይም ታይታየኛል ቀጥ ተዋጧት ተስማምታ ገጥማ ማለት ነው في السبع الاواخر በመጨረሻዋ ሰባት ላይ መጨረሻዎቹ ሰባት ላይ ስለዚህ فمن كان متحرها ليله القدر ሁን ብሎ አስተውሎና ጠብቆ መፈለግ የፈለገ ሰው فلتحرها في السبع الاواخر በመጨረሻዎቹ ሰባት ላይ ይፈልጋት ብለዋል ምን ማለት ነው በሌላ አገላለጽ ሶስተኛው 10 ላይ ማለት ነው ሶስተኛው 10 10 الاواخر የምንለው ወይም ደግሞ في السبع الاواخر መጨረሻዎቹ ሰባት ላይ ማለት ነው መጨረሻዎቹ ሰባት ላይ እንግዲህ 21ን የሚያካትታል 21 23 ሌላው ሪዋያ ላይ ውትር ውትሩ ላይ ነጠላ ነጠላው ላይ የሚልግሙ አለ ያቆጣጠሩና የስሌቱ ደግሞ የሚለያይ አቆጣጠር አለ አዋኺር ያው ሶስት አታለው ብለናል ለመጨረሻዎቹ ሰባት ላይ መጨረሻው ሳምንት አካባቢ ላይ ለማለት ነው እንጂ ሰባቱ ላይ ብቻ ማለት ነው طيب ኡሩ ማለት ኡሪዩ ነበረ አረበኛ ቃሉ ትክክል ኡሪዩ ነበር ከበደ ብለው ኡሩ ወደሚለው ገለባብጠውት ነው ለይለቱል ቀድር ያው የምታውቁት ነው وما ادراك ما ليله القدر ليله القدر خير من الف شهر من الف شهر የተባለችው ነች فيها يفرق كل امر حكيم رؤياكم ህልማችሁን ማለት ነው በህልም ያው ህልም ታውቃላችሁ ህልም የሚታይ ነገር ተዋጧት ማለት ተጋጠመች ወይም ገጥማለች ተስማምታለች እንደማለት ይዋጡ والله እንደም ነው ወጥ ማለት በእግር መርገጥ አንድ ነገር መርገጥ ነበረ ያው ረግጦ ያዘው ነገር ያው እንደታዘና ሙዋጡ የሚለው ከዛ ተወስዶ ነው ይላል አላያ ዝሮ ዝሮ ተዋጧት بمعنى ተዋፈቀት ማለት لفظ ومعنى ተስማምታ አየኋት ማለት ነው فليتحرها فليقصدها ይፈልጋት ይከጅላት እንደማለት ነው ማለት ያው መጠበቅ ካለበት ለተቀድር መጨረሻው 10 ላይ ስለሆነ የምትሆነው መጨረሻው አካባቢ ላይ ይፈልጋት ከዛ በፊት መፈለግ የለበትም እንደማለት ነው على اي حال السبع الاواخر من شهر رمضان هي ارجى ما تكون تلك الليله سبع الاواخر ላይ በጣም ተስፋ የሚጣልባት ሌሊት ነው የምትሆነው ሌሊት ቀድር ትልቅ ክብር ያላት ልቅና ያላት አላህ Subhanahu Ta'ala በውስጧ ብዙ ኸይርና በረካን ያካተተባት በሷ ሌሊት የተደረገው ዒባዳ ከሷ ውጭ ከሚደረገው በአንድ ሺህ ወር ወይም 83 አመት ከምናምን ከአራት ወር አካባቢ የሚበልጥበት ሁኔታ ነው ተባለ። እንግዲህ አላህ ለለተ ቀድርን ስውር ያደረጋል ብትታወቅ ኑሮ ሌላው ሁሉ ተይቶ ሰው ያችን ብቻ ይጠብቅ ነበር ነገር ግን ባለመታወቋ 21 ልኮን ትችላለች 23 ልኮን ትችላለች 25 ልኮን ትችላለች እያለ ሁሉንም ኢባዳ ያደርግበታል ሰውየው በኢባዳ በማብዛቱ ለተቀድረም ያገኛል ሌላም ኢባዳ ያበዛልና ነው ለኸይርን ያጠፋት ስውር ያደረጋት ተብሏል እንደገና በሷ ውስጥ የተደረገው እንትን እድሜያችን የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኡመቶች እድሜያቸው አናሳ ነው ከሌላው ሁሉ ቁመቱም እያጠረ እያጠረ ነው የመጣው እድሜም እያነሰ እያነሰ እየቀነሰ እየቀነሰ ነው የመጣው ግን አላህ Subhanahu Ta'ala በዚህ ማካካሻ ሰጠ خير من الف شهر በሆነችው ሌሊት እሷን አንዴ አይደለም ሁለት ሶስት ካገኘ አንድ ሰውዬ በቃ ብዙ እድሜ ያገኘ ማለት ነው ለዛ ይቆጠራል እና አላህ ተሩፋት የአላህ ዝነ ሰፊ ነው نحمده ونشكره السؤال ደግሞ አላህ ይወፍቀን تفضل وعن معاوية ابن أبي سفيان رضي الله عنهما عن النبي صلى الله عليه وسلم قال في ليلة القدر ليلة سبعين وعشرين رواه أبو داود والراجه وقفه وقد اختلف في تأتينها على أربعين على أربعين قولا أوردتها في فتح الباري وعن معاوية ابن أبي سفيان رضي الله عنهما عن النبي صلى الله عليه وسلم أنه قال أنه قال في ليلة القدر ليلة 27 رواه أبو داود والراجح وقفه وقد اختلف في تعيينها على 40 قولا أوردتها في فتح الباري في تعيينها طيب معاوية بن أبي سفيان ትልቁ ሱሐቢ ቁርአንን ጽፈዋል ከሚባሉ ሱሐቦች አንዱ ነው ሙአዊያ ኢብኑ አቢ ሱፊያን ከነ ዘይድ ኢብኑ ሳቢት ጋር ሆኖ ቁርአንን ከየቦታው እየለቃቀሙ ከጻፉ ሰዎች አንዱ ነው ካቲቡል ወህይ ከሚባሉት አን ነብይ ሰለላሁ ዐለይሂ ወሰለም ከነብያችን ይዞ የሚያወራው እሳቸው ስለ ለይለተል ቀድር የተናገሩት ነገር አለ ብሎ ነው የሚነግረን ምን አሉ ስለ ለይለተል ቀድር ሲባል ይሄ ለይለቱ 27 እንደማለት ነው ለይለቱ 27 ማለት ይሄ እርሷ ለይለተል ቀድር የምትባለው ለይለቱ 27 ما في ليله 20 في ليله 27 በ27ኛው ሌሊት ውስጥ ነው የምትገኘው ብለዋል አለ ሐዲሱን አቡ ዳውድ ዘግቦታል ራጅሁ ግን አለ አርሺው ትክክለኛው ዘገባ ማለት ነው ወቅፉሁ መውቁፍነቱ ነው ሙአዊያ ራሱን ያወራው እንጂ ነብያችን አሉ የሚለው መርፎ ነበር የሚሆነው ነብያችን አሉ ሳይሆን እንደው ራሱ ሙአዊያ ለይለተ ቀድር 27 ነው ብሎ ተናግሯል ነው መውቁፍ ከሆነ እንግዲህ መውቁፍ ምን አቅሳሚ ضعيف ነው የሚሆነው ነገር ግን ወቅፍ መውቁፍም ቢሆን ሁክም ረፍዕ ይሰጠዋል ከነብያችን ይዞ እንዳወራ ነው የሚወሰደው አንደኛ ተፈላስፎ የሚወራ ነገር አይደለም ይሄ ለተቀደ በ27 ነው የምትገኘው ማለት ዝም ብሎ ነገር ነገር አይደለም የሰማው ጫፍ አለ ማለት ነው ስለዚህ ሁክመ ረፈ ይሰጠዋል ይላል ኢጃር የሚባል ነገር ጥራት የሚባል ጥናት የሚባል ነገር የሚገባው ዒልም ቢሆን አይ ራሱ ጥናቱ ነው እንጂ ምናምን ይባል ነበር አሁን ግን የአኺራ ጉዳይ በአኺራ እንዲያል ነገር አለ ብሎ መናገር ከባድ ነው ወህይ መጣ በስተቀር ከረሱል ካልሰማ በስተቀር ስለዚህ እንደዚህ ያሉ ሐዲሶች ሁክመ ረፍ ይሰጣቸዋል ይላል ሁክመ ረፍ ማለት ራሱ ቢሆን የተናገረው ሙአዊያ ነብያችን ነገረውት እንደተናገረ ይወሰዳል ማለት ነው ለዚህ ተብሎ አንደኛ ሐዲሱን አቡዳውድ ዘግቦ ضعيفም ደከምን ማላለም አቡዳውድ ዳውድ ዝም ካለ ደግሞ ሐዲሱ ጥሩ ነው ማለት ነው የሚያሳየው ሙንዚርም እንደዚሁ ሐዲሱን ዘግቦ አላደከመውም ማለት ነው ነዋዊ መጅሙ የሚባክታባቸው ላይ ትክክለኛ ዘገባ ነው ብለውታል ወራጅሁ ወቅፉሁ على معاويه ነው አሉ ማን ابن حجر ናቸው የሚሉት ወለሁ ግን ህክሙ الرفع አለው አሉ لانه لا يقال بالرأي በራይ የሚሰጥ ነገር አይደለም ወይ እነማ ይተረቃ እንጂ ከሌ ነገር ወይም ነገሮችን አሉ ባይልም ራሱን ቢያወራው የሰማበት አለ ማለትም ጫፍ ሳይዝ አይወራም እንዲህ ያለ ወሬ ነው ስለዚህ ለተቀድር አብዛኝ ሰዎች አብዛኛው ዑለማዎች 27 ላይ ናት የሚሉት አንዱ ማስረጃቸው ይሄ ነው ሌላም ማስረጃ ያመጣሉ على اي حال ابن حجر ምን አሉ ወራጅህ ወቅፉ ካሉ በኋላ ወቀድ اختلف في تعيينها ለተቀድር በ21 ናት በ23 ናት የለም በ27 ናት የለም በ29 ናት አረ በዚህ ማታ አይቻልም እንደው ነጠላ ነጠላ ላይ ነው የምትገኘው እ መጀመሪያው ላይ ሆነ ማከላም ትገኛለች የረመዳን ላይ መጀመሪያው 10 ሁለተኛው 10 ትገኛለች የሚል ብዙ ቀውል አለ ስንት ነው አሉ على 40 ቀውላ ዑለማዎች ለ40 አባባል ተለያይተዋል በዚህ አቋም ላይ ነው ስለ ለተቀደም አርባውንም አባባል የማን የማን እንደሆነ ዘርዝሬዋለሁ አውረቱሃ ማለት አምጥቻታለሁ ቃላቶች ነው አጠቃላይ ያርባውንም የት ላይ في فتح الباري فتح الباري شرح صحيح البخاري የሚባል ቡኻሪ ሸርህ ነው ወደ 27 ጥራዝ ነው በጣም ትልቅ ነው አንዳንዱ በ18 አንዳንዱ በ13 ያው ይጨርሱታል እንደ ተሙ ይለያያል በጣም ትልቅ ኪታብ ነው ወደ 20 አመት ፈጅቶባቸዋል በሰውየው ሲጽፉስ ማሻአላ ሁሉ ጽፎ በጃቸው መገኘቱም ትልቅ ነገር ነው አላየሃል ፈቱባ ላይ ቢዘረዝሩትም ሌሎችም ኪታቦች ከዛው ከፈቱባ እያነሱት ብለዋል 27 የሚለው ብዙዎች ይስማሙበታል ነገር ግን አሽረል አዋኺር ላይና ነጠላዎች ላይ እንደሆነ ነብዩ አለይሂ ሰላም አስረግጠው ነግረውናል ከዛ በኋላ ግን 27 ነው ብሎ መወሰን አንችልም ቀጥሉ وعن عائشة رضي الله تعالى عنها قالت قلت يا رسول الله صلى الله عليه وسلم أرأيت إن علمت أي ليلة ليلة القدر ما أقول فيها قال قولي اللهم إنك عفوا تحب تحب العفو فاعف فاعف عني رواه رواه الخمسة غير أبي داود وصححه الترمذي والحاكم وعن عائشة رضي الله عنها انها قالت قلت يا رسول الله ارايت ان علمت اي ليله ليله القدر ما اقول فيها قال قولي اللهم انك عفو انك عفو تحب العفو فاعف عني رواه الخمسه غير ابي داوود وصححه الترمذي والحاكم طيب عائشه ናቸው ስራቸውን አላህ ይላቸውና ምናሉ አይሻ ቁልቱ አልኩኝ ይላል ያ ረሱላህ አንቱ የአላህ መልእክተኛ ሆይ ነው ባሏ ናቸው ነብያችን ናቸው ያ ረሱላህ ናለቻቸው አንተ የአላህ መልእክተኛ ብላ በማረግ ስማቸው አራአይተ بمعنى اخبرني እስቲ ንገረኝ እንደማለት ነው ان علمت ባቅና ብረዳ አየለለትን የትኛዋ ሌሊት እንደሆነች ሌሊቱ ቀድር ሌሊቱ ቀድር የምትባለው የትኛዋ ሌሊት እንደሆነች 21 ናት ወይም 23 ናት ብዬ እማቅበት ምልክት ኑሮኝ በምልክት ባቃው ቀኗን ባቃት ሌሊቷን ባቃት ማ ማቁሉ فيها በዛች ሌሊት ምን ማለት ይጠበቅብኛል ምን ማለት አለብኝ አለቻቸው قال መልሰጡ አሳቸው ቁሊ በያሏት اللهم انك عفو اللهم يا الله ማለት ነው አላህ ሆይ انك አንተ ማለት عفو ይቅር ባይነህ تحب العفو ይቅር ባይነትን ደግሞ በጣም ትወዳለህ አፉ ባይ ሆኖ አፉ ማለት መውደድ በጣም ጥሩ ባህሪ ነው ስለዚህ ፈአፉ عني ከኔ ይቅር በለኝ ያለብኝ ወንጀል ሁሉ ትቸልሻለሁ ትቸላለሁ በለኝ ማለት ነው ይሄንን ዱዓ ቅር ያሏት ሐዲሱን ከአቡ ዳውድ ውጭ ያሉት አምስቱም ዘግበውታል ሚለን ትርሚዚና ሐኪም ሐሪሱን ጥሩ ስሉ አስምረውበታል ሐሪሱ ነው ለይለተል ዛሬ ሊሆን ይችላል ምክንያቱም አንደኛ አሽረዋኸር ነው ሁለተኛ ነጠላ ነጠላ ቀን ነው ሶስተኛ የሆነ ምልክቶች አሉ ተብሎ ማለትን ካወቀ አንድ ሰው خلاص ይሄን ዱዓ መቅራት በጣም ተወዳጅ ነው ነው ኡሙ ሙእሚኒን አይሻ ለኢባዳ ያላት ጉጉት በጣም ከፍተኛ ነው በተለይም በሌሊት ቀድር ወማድራከ ማለቱ ቀድር በተባለችበት ሌሊት ኸይሩ ምን አልፍ ሸር በተባለችበት ሌሊት እዛ ላይ መጠቀም ያለባትን ዱዓም ደግሞ አረጋግጣ ማለት ነው የፈለገችው እና ጠየቀቻቸው የዛን ሌሊት ዱዓ በጣም ተቀባይነት ያለው እንደሚሆንም ያሳያልና ማለት ነው እሳቸውም በጣም መጥር መጥን ባለመኩ ያልተንዛዛን ዱዓ አስተማሯት ማለት ረበና አትና ፊዱን ሐሰተ ወፊ አኺረተ ሐሰተ ወቂና አዛብና አሁን ይሄ ዱዓ አጭር ነው ሁሉን ያካተተ ነው ይሄም ደግሞ اللهم انك عفو تحب العفو فاعف عني የሚለው ቃላቱ አጭር ነው አገላለጹም ከባድ ነው ወንጀል የተባለ ሁሉ ይቅር በልልኝ ማለት ነው ይቅር ባይነት ደግሞ አንተ ባህሪ ነው አንድ ሀብታም ጋር ሄደን ገንዘብ መለመን ካለብን የመጣሁት ያው ስንሸገር ወይ ነው መቸምር ሰው የዲሃው መጠለያ ለየዲሃው አለኝታ ለርሰው ደግሞ ቸርነት አይነገርም ኸይር ስራ አይነገርም ተብሎ ተካከቦ ነው ነው ይለምነው ልክ እንደዛው አይነት اللهم انك عفو አንተ ማለት ይቅር ባይነህ ይሄ ጥሩ ባህሪ ነው ልናመሰግን እንፈልጋለን በዚህ ባህሪ ነው ደግሞ ይሄን ባህሪ አንተም ተወደዋለህ ይቅር ባይነትን ተወደዋለህ ስለሆነም ለኔም ይቅርታ አድርግልኝ ብሎ መለማመጥ ነው ጥር ምጥን ባለመልኩ ስለዚህ ይሄን ዱዓ ሁላችን እናበዛ ይገባል ኢቲካፍ ተቀምጠን ለተቀደል አላህ ቢሰጠን ይያል ተስፋ በመናደግበት ሌሊት ይሄን ዱዓ መቅራቱ ለኛም ትምርት ነው ነው ለትልቅ ነገር ትልቅ ነገር ያስፈልጋል ለተቀደል ስለ ነው በዛ ደግሞ ስለ ነገር ዱዓ ያስፈልግ ነበር የሆነ ነገራት ተፈጠረ وعن أبي سيد الخدري رضي الله تعالى عنه قال قال رسول الله صلى الله عليه وسلم لا تشد رهال إلا إلى إلا إلى ثلاثة مساجد المسجد الحرام والمسجد هذا والمسجد الأقصى متفق عليه عن أبي سعيد الخدري رضي الله عنه أنه قال قال رسول الله صلى الله عليه وسلم لا تشد الرحال لا تشد الرحال إلا إلى ثلاثة مساجد المسجد الحرام ومسجدي هذا والمسجد الأقصى متفق አቡ ሰዒድ ኹድሪ የተባሉ ሱሐቢ ከሳቸው ተዘገበ ስላቸው አለ ሁላቸውና ምን አሉ ነብዩ አለይሂ ሰላቱ ወሰላም የሚቀጥለውን ተናግረዋል አሉ ላ ተሸዱ الرحال ላ ተሸዱ الرحال እቃዎች አይታሰሩም ወይም የትራንስፖርት መገልገያዎች ተዘገጃጅተው ወደ ሰፈር አይወጣም ኢላ ኢላ ثلاثه مساجد ወደ ሶስት መስጊዶች ካልሆነ በቀር ሰው ተዘገጃጅቶ ስንቁን ሰንቆ የሚጋልበውን ጋልቦ እዛ ቦታ ሄጀ ኢባዳ ማድረግ ያለብኝ ብሎ መሄድ እዛ ቦታ ላይ ደግሞ የበለጠ ይሆናል መሄዴ ብሎ የሚከድበት ቦታ አይኖርም ሶስት ቦታዎች ካልሆኑ በስተቀር ኢላ ኢላ ثلاثه مساجد ወደ ሶስት መስጊዶች ካልሆነ በቀር ከቦታ ቦታ ይሻላል ይበልጣል ተብሎ በኢባዳ በኩል አላህ ዘንድ ቀረቤታ በመኖር ማለታችን ነው ከሶስት በቀር አይከድም አንደኛ መስጂድ ሐራማት መካ ሁለተኛ ወመስጂዲ هذا ብለው የመዲናው መስጂድ ወመስጂዲ ያለች የኔ መስጊድ ማለት ነው የትኛው ይሄ هذا ያሉ ያው እየጠቀሱ የሚያሳዩት والمسجد الاقصى ሩቁ መስጊድ ደግሞ ካሉበት ቦታ ራቅ ያለው ያው የዛ ጊዜ ሻም ሩቅ መንገድ የሚባል ነበርና መስጂድ አልአቅሷ ማለት ፍልስጤም ውስጥ የሚገኘው መስጊድ ማለት ነው متفقون عليه ያው መስጂድ ሐራም ሌላ ቦታ ከሚሰገደው ሶላት በስንት ነው የሚበልጠው ሌላ ቦታ አንድ ሶላት ከምንሰግድ ሐረም ውስጥ አንድ ሶላት መስገድ በምን ያህል ይበልጣል طيب በመቶ ሺህ ትክክል በመቶ ሺህ ይበልጣል እሺ ሌላ ቦታ ከሚሰገደው ነብያችን መስጊድ የሚሰገደውስ በዜሮ በአንድ ሺህ ይበልጣል طيب ሌላ ቦታ ከሚሰገደው ሶላት ውጭ ማለት ነው መስጂድ አቅሳ ውስጥ የሚሰገደው እ በ500 ይበልጣል የትልቅ ደረጃ ነው እነዚህ ቦታዎች ዘንድ ሄዶ የሚደረገው ኢባዳ ሌላ ቦታ ከሚደረገው ብልጫ እንዳለው ግልጽ ነው ስለዚህ ወደ እነዚህ ቦታ መከር ያለበት ሀገራችን ግን ስንት ቦታ ይከዳል ቦረና ጌታው ሸህዬ እዛ ቦታ መሄድ ያለ ቢሮ ዘጓዛሉ ሲፈልጉ ወደ ደቡቡ ቀብጠሬም አን ብለው ቀጥበሬ ብለው ይሄዳሉ ሲፈልጉ አሩሲ ብለው ማን ኑር ሁሴን ብለው ወደ አሩሲ ይሄዳሉ ሲፈልጉ ወደ ወለጋ ይሄዳሉ ማይሄዱበት ሀገር የለም ያ ሁሉ ምንድነው ልክ እንደ ኡምራ እንደ ሀጅ ቆጥሩታ እዛ ቦታ ሄዶ መንጣት ነው ባለፈው አዲስ አበባ ሄጄ የሆነ ሰው አገኘዋለሁ የልከር ከክፍለ ሀገር መጥቶ የልከር ነው ለዋለሁኝ ማን ያለኝ አገሩን ራሱ የሚጠሩበት አጠራር አለው እኛ የምናውቀው መግሪብ አረቢ ነው ሌላ ስንጠራልኝ ሞሮኮን ማለት ነው እዛ ደግሞ ምን አለ ለዋለሁ የሆነ ዚያራ አለ ላይ ለኬት ጃኒ መነሻው የሱፍያው እዛ አካባቢ አለ እና እዛ ቦታ ላይ ሄድ ነው ልክ ሀጅ እንደሚሄድ ቦታ ሆኖ ነው የሚያወራኝ ሱብሃንአላህ ስለዚህ ነብዩ አለይሂ ሰላቱ ወሰለም ሰዎች መቼም ይሄን ነገር አስበው ወደ ተለያዩ ቦታዎች እንደሚንቀሳቀሱ የገባቸው ነው ስለዚህ ከቦታ ቦታ የሚከድበት እነዚህ ብቻ ናቸው ለራሱ አየር ፍለጋ የሚመቸው ቦታ ፍለጋ ከሆነ ችግር የለው አምልኮቱ ጋር ያልተያያዘ ቦታ ሆኖ ለአየሩ ይመቸኛል ሞቃት ነው ቀዝቃዛ ነው መካከለኛ ነው ብሎ ቢሄድ ችግር የለብን ያው ለርዝቅም ከቦታ ቦታ አውሮፓ ከያል እንደምንሄደው ማለት ነው ከዛ ውጪ ግን በዒባዳ መልኩ እዛ ቦታ መሄድ ዑምራ ነው እዛ ቦታ መሄድ እንደ ሀጅ ቆጥራሎ መጓዝ በሸሪዓችን በኩል እነዚህ ሶስት ቦታዎች ብቻ ናቸው የተገለጹት ከዛ ውጭ አይከድም ነው ይሄ ነገር በደንብ ልናቀው ይገባል ላ ተሸዱ الرحال الا الى ثلاث مساجد مواضع او مساجد ሶስት ናቸው ተጠቀሱት ከዚህ ውጭ መከር የለበትም አግባብም አይደለም ትልቅም ደረጃ የለውም ከዚህ ውጭ መስጂድ አልአቅሳ ተባለበት ይላሉ አንድ ዘመክሸር የሚባል ታላቅ ዓሊም ነበሩ በቋንቋ ነው እውቀታቸው በአቂዳ ጥሩ አይደሉም እሳቸው ምን አሉ የዛን ጊዜ መስጂድ አልአቅሳ የተባለበት ያው ሐረም እዛው ቅርባቸው ነው መዲናም እዛው ቅርባቸው ነው መስጂድ አልአቅሳ ግን በጣም ሩቅ ነው አሁን ላይ እንግዲህ እነ ቻይና ምናምን ሩቅ እንደምናት ነው لانه لم يكن حينئذ وراءه مسجد ከዛ ውጭ መስጊድ አልነበረም የመጨረሻው እሱ ነበረ በርቀት ማለት ነው ለዚያም ነው ተብሏል ከዛም ሌላ ለሆነ ትርጉም ነው ተብሏል መቼም والله اعلم لا يصح ان يقصد بالزياره وشد الرحال والسفر الا هذه المساجد الثلاثه እነዚህ ሶስት ቦታዎች ብቻ ናቸው ልዩ ደረጃ ያላቸው በልዩ መልኩ ሸሪዓችን ቦታ አክብሮት የሰጣቸው እነዚህ ብቻ ናቸው አንደኛው ሙዱአፈት ثواب الاعمال እዛው እነዚህ ቦታዎች ጋር የሚሰራው ዒባዳ ለውጥ አለው ብለን አቅድም እንደተቀሱ ሁለተኛ እነዚህ ሶስት ቦታዎች በናሃ አንቢያ አንቢያ አልአንቢያኡ ሰለዋቱላሂ ወሰላሙ ዐለይሂ መጅመዕ ነብያቶች ናቸው የገነቧቸው ነብያቶች ናቸው ካዕባን ማን ነው የገነባው ቶሎ ኢብራሂም ከነልጃቸው ሁለቱም ነብይ ናቸው طيب በመስጂድ አልአቅሳ ማን የገነባው መስጂድ አልአቅሳን የገነባው ማን ነው እንግዲህ በካዕባና በመስጂድ አልአቅሳ መካከል የነበረው 40 ዓመት ነው ተብሏል ሱላይማን ሌላ ድምጽ ፈልጋለሁ ከሱለይማን ወጭ በሱለይማንና በነብዩላህ ኢብራሂም መካከል 40 አመት ብቻ አይደለም በጣም ሰፊ ነው እዚህ መካከል የገነባው ሰው መኖር አለበት የግድ ነው ለምን ሷሂህ በሆነ ሐዲስ وبينهما 40 سنه ተብሏል 40 አመት ነው ተብሏል በመካከላቸው ያለው ክፍተት ካዕባ በተገነባ በ40 አመቱ ማን ነው የተገነባው ሌላ ማን ይመስላችኋል አይደል የሚሆነው እንዴ ኢብራሂምማ 40 ዓመት የቆይተው ነው ማገረም ወረክ አይበዛባቸውም ከአባን የሚያክል ሰው ደሞ እዛ ነጁ ጀዛኪላ خیر ያዕቆብ ናቸው ያዕቆብ ናቸው የገነቡት ሱላይማን እድሳት ነው ያደረጉት ሱላይማን የሚለውም ትክክል ነው ግን መጀመሪያ ገንብታ አይደለም ሱላይማን ኋላ እድሳት ነው ሳቸው ያደሱት ማደሳቸውን ያየሰው እሳቸው ገነቡት ይላል ልክ ቁርአን የሰበሰበው ማን ነው ብላችሁ አሁን ማን ነው ትሉ ቁርአን አሰባዝፎ ያጻፈው ማን ነው ዑመር <laughs> ዑመር ያው ምክንያት ናቸው የነበረው መንግስት እኮ ነው በዛ ጊዜ የሚነገረው ኦመር sultana ያዘም በዛ ጊዜ አላያህል አቡበክር ናቸው ቁርአን እንዲሰበሰብ ያደረጉት አዋጅን የሰጡት አቡበክር ናቸው ግን የሚታወቁ በኡስማን ነው ኡስማን የነበረውን አቡበክር ተሰብስቦ አቀራ ላይ ጭቃጭቁ ስለነበረ ያና ሰባስበው በወጥ በዚህ ብቻ ይሆን ሌላውን አቃጥሎ አቃጠሉ እንጂ ቁርአን የተሰበሰበው በዑመር ሐሳብ ሰጪ በአቡበክር አስፈጻሚነት ነው ልክ እንደዛ አሁን መስጂድ አቅሷን ሱላይማን ገነቡት የሚለው በዋና የሚታወቀው እሱ ነው ነገር ግን ያዕቆብ ናቸው የሚለው ነው ዑለማዎች አብለጠው የምናገኘው والله اعلم ስለዚህ የመዲናው የታወቀው ነብያችን የገነቡት ያው ሰው ቢኖሩበትም ዋናነት ስለ ሶስቱም መስጊዶች ነብያቶች የገነቧቸው ከመሆናቸው ትልቅ ቦታ ይሰጣቸዋል ለማለት ነው فالكعبه المشرفه بناها ابراهيم واسماعيل والمسجد الاقصى بناها يعقوب ومسجد المدينه بناه النبي محمد صلى الله عليه وسلم وهذه المزيه لا يلحقها غيرها من المساجد والبقاع فالمكي قبلة الناس وإليه حجهم والمدني أسس على التقوى لمسجد أسس على التقوى والأقصى قبلة الأنبياء السابقين የቀድሞቹ ነብያቶች ቂብላ ለኛም ደግሞ ወኡላ ቂብለተይ ሙስሊሚን ከሙስሊሞቹ ሁለት ቂብላዎች አንዱ ነው ማለት ነው ለማንኛውም ቦታ ብለን ከነዚህ ቦታዎች ውጭ ቦታ ደረጃ ሰተነው የምንጓዝበት ቦታ የለም ወደ ሌላው ቦታ መሄድ ጭራሽ አይቻልም ለዒባዳ ነው ሐዲሱ መፍሁሙ የሚያሳይ አብዛኝ ፊትና የሚመጣው በጉዞ ስለሆነ አንዴ ቦርና አንዴ ከለያ የሚጓዘው ሁሉ ሰው የሚያመጣው ችግር እሱ ነው طيب ቀጥሉ كتاب الحج باب باب فضيلة وبيان من من فرض عليه عن أبي هريرة رضي الله تعالى عنه أن الرسول الله صلى الله عليه وسلم قال العمرة إلى العمرة كفارة لما بينهما والحج المبرور ليس له جزاء إلا الجنة إلا الجنة متفق عليه طيب ሐጅ ነው ያው ኪታብ ነው ስለ ኪታቡል ሐጅ ስለ ሐጅ የሚናገር ማለት ነው ሐጀ የሐጁ ሐጀን ሐጅ ማለት ያው ማሰብ እንደማለት ነው አንድ ሰው ሐጅ ሲሄድ ያው አስቦ ስለሚሄድ አልሐጅ ሉገተን አልቀስዱ ማሰብ ማለት ነው ولله على الناس حج البيت من استطاع اليه سبيلا سلا الله ሐጅን በቁርአን አዝልቆታል በሱናም ነብያችን አለይሂ ሰላቱ ወሰለም ቡዲን ሰሙ አላ 50 ብለው አምስት አርካን ኢስላም ሲቆጥሩ ወሐጅ البيت ብለው ጠቅሰውታል በሐዲስ ተረጋግጧል ኢጅማዕም አለው የዑለሞች አንድነት ድምጽ ሐጅ ላይ خلاف የለውም የተረጋገጠ ነው ሐጅ ለምን አስፈለገ ሚስጥሩ ምንድነው የሚለው በጣም ትልቅ ነው ሐጅ ጥበቦች አሉት ከፍና ላቅ ያሉ ሚስጥሮች አሉት ላቅ ያሉ የዱንያ አኺራው ጥቅም የሚገኝበት ነው ሐጅ ማለት አላህ ምን አለው ለየሽሃዱ መናፊዓ ለሁም የሚለው ሐጅ ላይ ይንጧልና ለምን ለየሽሃዱ መናፊዓ ለሁም ለነርሱ የሆነ ብዙ ጥቅሞችን ይሳተፋሉና ያገኛሉና ብሎ የሚያልፈው በርካታ ዓለም አቀፍ ህዝቦች የሚገናኙበት የሚተዋወቁበት የሚረዳዱበት የሚተባበሩበት አንድነት የሚያሳዩበት በአንድ አይነት አለባበስ በአንድ አይነት ዚክር በአንድ አይነት ስራ በአንድ አይነት እንቅስቃሴ ስለ ድን ጉዳይ በጣም ትልቅ ነገር ነው ያዘው ሀጅ ማለት ማህበራዊ ጉዳዮች ተቃፋ እውቀትን ማዳበር እንዲሁም የፖለቲካ ጉዳይም ይህ ነው የማይባል በጣም ቁጥሩ በዚህ ነው ተብሎ የማይወሰን ብዙ ጥቅሞች አሉት አጠቃላይ ሐጅ ለአላህ ዝቅ የሚልበት ሀብታም ነኝ ያለ ሁሉ ራሱን ዝቅ አድርጎ ሁለት ነጥላዎችን ብቻ በማሸረጥና በማጣፋት ለአላህ የበታችነትን የሚያሳይበት ነው ማንኛውም ሰው እንደገና ሐጅ ለማድረግ ከሩቅ አገር ከሞሮኮ ከዛ ከምስራቁ ሁሉ በጣም ተንገላተው ደክመው የሚመጣበት ዒባዳ ነው እንደ ሐጅ የሚከብድ ዒባዳ የለም ይላሉ ዑለማዎች የሐጅ ዒባዳ በጣም ከባድ ነው ሀብታሙንም ዲሃ አድርጎ ኮራውንም ዝቅ አድርጎ እኩል የሚያሳይበት ስራ ቢኖር ሐጅ ነው ለዚህም ነው ነብዩ አለይሂ ሰላቱ ወሰለም الحج المبرور ليس له جزاء الا الجنه በማለት ነው የዘጉት ምንም እንከን የሌለበት ንጹህ ሐጅ ጀነት እንጂ ሌላ ዋጋ የለውም ብለዋል ሐጅ መብሩ ማለት ጉዞውም ጉዞ የሚደረግበት ነገር ወጭ የሚደረግበት ነገር ንያ የሐጅ አከናዋወኑ በጣም የተሟላና ንጹህ በቃ ጥርትና ጽድት ያለ ነገር የሌለበት የቢዳ ኹራፋት የሌለበት ከድንገር የሚጻረር ነገር የሌለበት በገንዘቡም ሆነ ባለባበሱም ሆነ ባፈጻጸሙም ሆነ በማንኛውም ያ ሐጅ መብሩር ይባላል እና በጥቅሉ ኪታቡል hajj ላይ እንግዲህ የምናየው ምንድነው የሐጅን ትሩፋት ባቡ ፈድሊሂ ማለት የሐጅን ትሩፋት ወበያኒ መንፈርዱ አለይሂ ሐጅ ግዴታ የሆነባቸውን ሰዎችም ስለማብራራት የምንዳስበት ምዕራፍ ይሆናል ማለት ነው ማንኛውም ሰው አይደለም ሐጅ የሚወጅበት መስፈርቶችን ያሟላ ሰው በቅድሚያ ደረጃውን ትሩፋቱን ንየው عن ابي هريره رضي الله عنه ان رسول الله صلى الله عليه وسلم قال العمره الى العمره كفاره لما بينهما ከዑምራ እስከ ዑምራ ማለት ዛሬ ዑምራ ሰርተን ከሆነ በወሩ ደግሞ ዑምራ ብንሰራ በመሐከል ያለው ወንጀል ታባሽ ነው ማን ነው የሚያብሰው እነዚህ የምንሰራቸው ዑምራዎች በመሐከላቸው ያለውን ያብሳሉ والحج المبرور ንጹህ የሆነ ሐጅ ليس له جزاء ደሞዝ አይኖረውም الا الجنه ጀነት እንጂ ከዛ ያነሰ ደሞዝ አይከፈለውም የለውም እያለ እንግዲህ ሐጅ የሚለው ሐጅ ማቅ አሰበ ማለት ነው ቋንቋዊ ፍቹ ብያቸዋለሁ ሸሪዓዊ ፍቹ ግን ሐጅ ማለት የተከበረውን የአላህን ቤት ለየት ባለ ሰዓትና ለየት ባለ መልኩ በልዩ ተግባራቶች በተለየ ዘመን መጎብኘት ሐጅ ይባላል ነው ወራቱ ያው ማን ነው ዙልሂጃ ነው እንደምታውቁት ዋናው ዙልሂጃ ነው ግን ከሸዋል ዙልቀዳ እስከ ዙልሂጃ 13 ቀን ድረስ ያው ሐጅ ነው طيب መብሩር ንጹህ የሆነ ማለት ነው መብሩር الذي لا يخالطه اسم ማለት ነው ወንጀል የሚባል ነገር የማይቀላቀልበት ማለት ነው በምን ይታወቃል የሐጅ መብሩር ነቱ የሚታወቀው በውጤቱ ነው ይላሉ አንድ ሰው ሐጅ ሄዶ ሐጅ ሰርቶ ሲመጣ ባህሩ በአጠቃላይ ስለ ምግባሩ አጠቃላይ ሁኔታው ከነበረበት ወደ ተሻለ ለውጥ ካሳየ ሐጅ መብሩር አግኝቷል ያሰው እንላለን ያው ምንም ከነበረበት ባህሩ ካልቀየረው ግን ካልቀየረው ወደ ጥሩ ነገር ያ ሐጅ እንደነገሩ ሆኗል ማለት ነው ምልክት ነው እንጂ ሃይቀው والله አለም መብሩርነቱን አላህ የሚያውቀው ግን ምልክት ነው ረመዳን አላህ Subhanahu Ta'ala ተቀብሎን ከሆነ ከረመዳን በኋላ የተሻል ወደ ጥሩ ነገር ከፍ ያልን እንሆናለን ማለት ነው እንደ ነገሩ ከሆነ በረመዳን የሚያሆነን ከረመዳን በኋላ የሚያሆነን ሆኖ ለውጥ አናሳይም አላየሃል ሐጅ እንግዲህ ፈድሉ ትሩፋቱ በመሐከላቸው ዑምራ እስከ ዑምራ ሐጅ እስከ ሐጅ ወንጀል ማሳበሳቸው የሐጅ ደሞዙ ጀነት መሆኑ ነው አንድ ሐዲስ ቅሩና እናቆማለን ኢንሻአላህ وعن عائشة رضي الله تعالى عنها قالت قلت يا رسول الله صلى الله عليه وسلم على النساء جهاد قال نعم عليهن جهاد لا قتال فيه فيه الحج والعمرة رواه أحمد وابن ماجه واللفظ له وإسناده صحيح وأصله في الصحيح وعن عائشة رضي الله عنها أنها قالت قلت يا رسول الله على النساء جهاد ወይም ደግሞ አዓለ النساء ሐምዝ ካለቻችሁ ጥሩ ነው አዓለ النساء جهاد قال نعم عليهن جهاد لا قتال فيه الحج والعمرة رواه أحمد وابن ماجه واللفظ له واسناده صحيح واصله في الصحيح طيب عائشه سرنا الله لله هناك الصوت تزغبه عائشه من قلت الكوين الكوين طيقواچو من بيه يا رسول الله አንተ የአላህ መልከኛ ሆይ ብዬ ጥያቄን አቀረብኩኝ ጥያቄው ምንድነው የሚለው አለ ኒሳኢ ጂሃዱን በሴቶች ላይ ጂሃድ ያለባቸው እንደ ጥያቄ ነው ስለዚህ ሐምዘ ሲፋም አለ ኒሳኢ ጂሃዱን ቢሆን ይቻላል አለ ኒሳኢም ከሆነ ያው በድምጽ ስለምትመጣ ብቻ ነው እንዲያ ነገር አለ እንዴ እንደምን በድምጽ እናመጣዋለን طيب በሴቶች ላይ ጂሃድ መዋጋት ግዴታ አለባቸው እንዴ ሲባል ቃለ ነዓም አዎ አሉሳቸው ያው ጂሃድ ሲባል ታውቃላችሁ ጂሃድ ምን እንደሆነ የጉልበቱ የጦርነቱ የሚታየው አዎ ካሉ በኋላ አነ ጂሃድ ጂሃድ ያለባቸው ግን ላቂት አለፊ አሉ ጦርነት የሌለበት ጂሃድ ነው ጂሃድ ስላችሁ ሙጃሂድ ነፍስ ነፍስን መታገል መዋጋት ነፍስን መቋቋም ان النفس لاماره بالسوء ነች ያው መጥፎ ነገር እንሰራ ነፍስ ያምታዘን ያን ጊዜ ላ ብለን ትግል ማድረግ ነፍስያ ጋር ሰይጣን ጋር ትግል ማድረግ ከባድ ጦርነት ነው እና ምናሉ በሴት ላይ ጂሃድ ያለው ስላቸው አዎና አዎን ባይሆን ጦርነት የሌለው ነው ካሉ በኋላ እሱ ማን ነው አልሐጅ ወልዑምራቱ ሐጅና ዑምራ ማለት ነው ብለው ለመግለጽ ለማብራራት ሞክረዋል ነው አህመድ ኢብኑ ማጀህ ዘግበውታል ቅንብሩም የኢብኑ ማጀህ ነው ወለፍዱ ለሁማት ቅንብሩ የኢብኑ ማጀህ ነው ማለት ነው ወኢስናዱሁ ዘገባው ሷሂሁን ትክክል ነው ኢስናድ ማለት ከለ ከከለ ይዞ ከለ ከከለ ይዞ አወራኝ የሚባለው ነገር ሰዎቹ ኢስናድ ይባላሉ አንዱ ካንዱ የሚቀባበለው واصله የዚህ ሐዲስ ዋና ፍሬ ሐሳቡ في الصحيح ቡኻሪ ላይ ይገኛል ማለት ነው في الصحيح የሰሂህ ቡኻሪ የሚገኝ ነው ማለት ነው ስለዚህ ሐዲሱ ያው ሳይ ነው ብለን እንወስድ እሺ على شرط الشيخين ሙስሊም በሚዘግቡባቸው ሰዎች የተዘገበ ሐዲስ ነው ያለን ነው على النساء جهاد ማለት على النساء ነው ሐራኑ እንዳይከብዱ አና አንደ ስለመጣ እንዳይከብድ ፈጥራ ነው እንጂ على النساء ነው ነው ጂሃድ የሚለው ሙጃሃዳ ተፈልገው መታገል መጣር ማለት ነው ሙጃሃዳ ማለት ሸርዓን የሆነው ፍቹ ጂሃድ ማለት ከሃዲን መዋጋት ይህንም የሚደረገው ለኢዕላይ ከሊመቲላህ የአላህን ቃል ላኢላሃ ኢላላህ የበላይነት ለማስደረግ ሲሆን ማለት ነው እና ጂሃድ ያለባቸው ወይሷቸው አዎን አሉና ከዛ በኋላ ወደ ዝርዝሩ መጡ ኢዕላሙ ሊሳኢል في جواب الاستفهام والمراد هنا عليهن جهاد لا قتال فيها ጦርነት የሌለበት ጂሃድ አለባቸው ብለው ገለጹ ስለዚህ ጂሃድ በአካል ቢልበደን ነው ጦር የሚካሄደው ከሃዲ መዋጋት ቂታል ኩፋር ለይሰ መሽሩዓ في حق النساء ለሴቶች መሽሩዕ አይደለም ለምን لما هن على لما هن عليه غالبا من ضعف البدن የሴቶች ያው ሰውነት የአካል ብቃት እንደወንድ አይደሉም ለማለት ነው ሁለተኛ የቀልብ ዝነት አላቸው ሴቶች ሲባል አስከሬሙ እንደምታውቁት ደረቅነት ጨካኝነት የሚያስተምሩ ስለዚህ ቀልብ እርጥቦች ድርቀት ቢያስተምሯቸው ከጨካኝ ቢያስተምሯቸው ብዙ አይገባቸው ማለት ነው ለጃር የሚሆን አደም ቀልባቸው ወአደሙ ተሐሙል አህጣር አደጋ ሲደርስም መሰበር የለውም ማለት ኒካህ በወንድ ልጅ የሆነው በቀን ሶስት እንደፈታ ተብሎ ነው ያለው ወንዱም ሴት ሆነ በእንጂ ኒካህ ላይ طيب ሌላው ሴቶች ጂሃድ ላይ መውጣት ያው ፈቀዳቸው መውጣቱን ምን ያደርጋሉ ከተባለ ለነርሱ ተስማሚ የሆነ ስራ ሞልቷል አንደኛ ኢላጅ መርዷ በሽተኛ ማሳከም ይችላሉ ማሳከም ጭካኔ ሳይሆን ርህራሄ ስለሆነ ያለው ይስማማል ማለት ነው እንደገና ውሃ የጠማውን ውሃ ማጠጣት መከደምም ማንም አይደርስባችሁም በዚህ በኩል ያው ለሁሉም ተስማሚውን ስራ ለመስጠት ነው አላህ ሴትን ለመጥላት አይደለም ወንድን ለመጥላት ለማጥላት ሳይሆን ለሁሉም ተስማሚ የሆነውን ስራ አላ ያዕለሙ من خلق وهو اللطيف الخبير እንዳለው ለወንድም ተስማሚውን ለሴትም ተስማሚውን ስራ ሰጥቷል አላህ አድሏል ስለዚህ አላህ ያደለውን ስራ ብንቀበል ነው የሚሻለው ጂሃድና ሐጅን እንዴት አመሳሰሉት አሁን ጂሃዱ ጣም መባልና ሐጁ ጣም መባል እንደው ምርጫ ቢሰጥ ይቀራረባል እኩል ነው ሐጅና ዑምራ ምን ያገናኘዋል ሐጅ የሚሄድ ሰው ያው ከቤት ወርቆ ነው አይደል ሰፈር መውጣት የግድ ይጠበቅበታል طيب ጂሃድ የሚወጣም ሰው በቤቱም ልጅው ላይ አይዋጋም አይደል ወጣ ብሎ ነው የሚከደው ጦርነት ሁለቱም ቡዕድ عن الاوطان ከሀገር ርቆ የሚከናወኑ ክንዋኔዎች ስለሆኑ ነው ቤተሰብን ጥሎ ገንዘብን ወጪ አድርጎ ሰፈር ላይ የሚያጋጥሙትን ችግሮች ስደት እንበለው መሰለኝ ሰፈር የሚለው አይገልጸውም ስደት የሚያጋጥመውን ነገር ሁሉ ለመወጣት ራስን ተቻችሎና ራሱን አጥናንቶ መውጣት ስለሚገኝበት ሐጅም እንደዛው ነው ሐጅ ሲወጣ ያድሮኮ እኮ እንደዚህ እንዳሁኑ ቀልድ እንዳይመስላችሁ አሁን መቼም በአውሮፓን በሩ በአንድ ሰዓት በሁለት ሰዓት በአስር ሰዓት መድረስ ስለሆነ ቀለል ያለ መስል ድሮ ግን ሐጅ ማለት ከኢትዮጵያ ራሱ በእግራቸው ይመጡ ነበር እና ሀጅ መሐመድ ሳይን ሀይ ረሂመሁላህ በግራቸው መጀመሪያ ሀጅ ያደረጉት ይባላል ብዙ ሰዎች ሌላውን ተውና ማነው ከባድ ነው በባህር አቋርጦ መጥቶ ነገሩ አሁን ለገንዘብም በባህር እየመጡ አይደል በግራቸው ግን በግራቸው ቢመጡ ያሁኑ በግርና የድሮ እግር አንድ እንዳይመስላቸው አንደኛ መንገድ ተዘጋጅቷል ጃልባዎችም እንደ ድሮ አይደሉም ሌላው እስከ ከኢትዮጵያ ለምሳሌ እስከ ባህሩ ድረስ በመኪና የሚመጡት እንደገና ከባህሩ ደግሞ ተወሰነ እንትን ብለው በመኪና የሚሄዱ ብዙ ነገር ጥቂት በግራቸው የሚሄዱት ማለት ነው የቀድሞ ግን ከባድ ነው ስለዚህ ጂሃድ እና ሐጅ ማመሳሰሉ ካለው መንከራተትና መስደት ውጣ ሲታይ ተቀራራቢነት አላቸው ነው እሺ ለሐጅም ተስማሚ የሆነው አካል አለ ለጂሃድም ተስማሚ የሆነው እንዳለ ያሳያል ያው ለሴቶቹ ሐጅ ነው የሚስማማቸው ብለው ወደ ሐጅ ነው በአብዛኛው ጋበዙት ነው ሌላው የነብዩ عليه الصلاة والسلام አስተምሮት በጣም ደስ አይልም ጂሃድ አለባቸው ንስላቸው የለባቸው ብሎ ዝም ማለት አልጠፋቸውም ግን አዋ አለባቸው ባይሆን ጦርነት የሌለው ጂሃድ ነው ብለው ቀስ በሚገባ ነገር አዎ ብሎ ሲያወጋ ግን ጦርነት የለውም ሲባል ምንድነው ሐጅ ነው ሐዳ ይሄን አይነት ሐጅ ብሎ ጆሮን ሲያቆም አልሐጅ ወልዑምረቱ ብለው ማብራራታቸው ማለት ነው አላየሃል ዑምራም እንደ ሐጅ ያው ደረጃዎች ያሉት ነው ማለት ነው ዋቲሙል ሐጅ ወልዑምረተ በሚለው አላህ Subhanahu Ta'ala ንግግር ሐጅ ማረግም ፈርድ ነው ዑምራን ፈርድ ነው ለአንዳንድ ጊዜ ብለዋል ለመደጋገሙ ሱና ነው هذا والله اعلم وصلى الله وسلم على نبينا محمد وعلى آله وصحبه أجمعين السلام عليكم ورحمة الله